want የዛሬው የቃለ ምልልስ እንግዳችን የኢትዮጵያ ህዝባዊ አብዮታዊ ፓርቲ ሀፓ መስራች ከሆኑት አንዱና ላለፉት አርባ አምስት ዓመታት በተማሪው ትግል ኋላም የሀፓ ህልው ከሆነ ጀምሮ በተለያየ እርከን በከተማም በትጥቁ ሜዳም በውጭ ዓለም የታገሉ ያታገሉ ዛሬም የከፍተኛ የኢትዮጵያ ህዝባዊ አብዮታዊ ፓርቲ አመራር አባል ከሆኑት ጸሐፊ፣ ገጣሚ፣ ታጋይ፣ ፖለቲከኛ ኢትዮጵያዊ አቶ እያሱ አለማየሁ ናቸው። የበርካታና የተደነቁ መጽሐፍትን በሐማቱማ ስም ያበረከቱ አቶ እያሱ አለማየሁ በድርጅቱ ላይ የደረሰበትን የውስጥም የውጭ ጥቃት በመከላከል የሀፓ ዛሬ ህልውናውን አስቀጥሎ በሀገር ውስጥ በህቡ በውጭ ጽህፈት ቤት ከፍቶ ለመታገል ካበቁት ወይም ካደረጉት የካቲታውያን አንዱ ናቸው። አቶ እያሱ አለማየውን አግኝተናል። በተለያዩ ወቅታዊና ሀገራዊ ጉዳዮች ዙሪያ ቃለ ምልልስ አድርገናል። ዛሬ የመጀመሪያውን ክፍል እናቀርባለን። መልካም ድምጫ። ጓድያ ሰው አለማየሁ ከፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ጋር ውይይት ለማድረግ በመገኘቱ በሬዲዮ ጣቢያውና በአድማጮች ስም ከፍ ያለ ምስጋናዬን አቀርባለሁ። በቅድሚያ ፍኖተ ዲሞክራሲ በኢሀፓ እየተዘጋጀ የሚቀርብ የሳተላይት የሬዲዮ ስርጭት ነው። ብዙ ውጣ ውረዶችን አሳልፏል። የወያኔ አገዛዝም ዋና ኢላማ አድርጎት ስርጭቱን አስተጓጉሎበታል እና እስቲ በጠቅላላው የፍኖተ ዲሞክራሲን ሚናና ለትግሉ ያለውን አስተዋጽኦ ለአድማጮች ሊገልጹልን። እሺ እንግዲህ ፍኖተ ዴሞክራሲ የጀመረው በጣም ረጅም ጊዜ ነው። በደርግ ዘመን ነው። በጎንደር፣ በቋራ፣ በመተከል፣ በጎጃም ነፃ ግዛቶች የሀሳብ አማካይነት እንቆጣጠርበት የነበረበት ጊዜ ነው። ያን ጊዜ ሬዲዮ ለመጀመር እንደገና ብዙ ውጣ አይተን ያው እሱን ለመጀመር የቻልንበት ነው። በከባዱ ናቴ የነበር ሜዳ ላይ ስለሆነ ግን ጠዋትም የማታም ፕሮግራም ስለነበረ እንግዲህ ጄኔሬተር ገብቶ ብሎ ብዙ አስቸጋሪ ሁናቴ ጓዶቹ ተቋቁመው ፍኖተ ዲሞክራሲ ያኔም ቢሆን በጣም ተወዳጅ ቀስቃሽ ራዲዮ ሆኖ በተለይም የደርግና የወያኔን ውሸቶች እያጋለጠ አቋማቸውን እያጋለጠ ሲሰራ የቆየ ሬዲዮ ነው። በዛ ሬዲዮ ላይ ሲሰሩ የነበሩ እነ ጸጋዬ መድን ደብተራው፣ እነ አማሀ በለጠ አይነቶቹ፣ ሳሙኤል አለማየሁ እነሱ ዛሬ በህይወት የሉም። በህይወት ያሉ ደግሞ እዛ ላይ በዛ ስራ ላይ የተሳተፉ ጓዶች አሁንም አሉ። ከዛ በኋላ እንግዲህ ፍኖተ ዴሞክራሲ በዘመነ ወያኔ ኢህአፓ ላይ ጥቃት ደርሶበት ብዙ ጉዳት ከደረሰበት በኋላ እንደገና የጀመረና ማስተላለፍ የጀመረ ነው። በቅድሚያ በኢዲሃቅ መልክ ደግሞ ሬዲዮም እንዲሁ እየተላለፈ ቅስቀሳ ይካሄድ ነበር። ፍኖተ ዴሞክራሲ እንደተባለው ብዙ ጊዜ ታፍኗል። ወያኔ ለመንግስታት አቤት እያለ የእነዚህን ግልጋሎቱ ከተገኙባቸው ቦታዎች እነሱ ጋር አቤት እያለ እየከሰሰ ብዙ የሐሰት ክስ እየመሰረተ ያጫርሱን ነው፣ ዘረኛ ቅስቀሳ ያካሄዳሉ እያለ ወዘትም እንደዚህ እያለ ብቻ ሲያስቆም እንደገና ስንጀምር ሲያስቆም እንደገና ስንጀምር ይኸው አሁን ደግሞ ያው ባልኮሌጅ ሰባት ዓመተ ምህረት ጀምሮ ደግሞ በሳተላይት እንግዲህ ስርጭት ያደርጋል። ይህንን ስርጭት ደግሞ አሁንም ለማስቆም አሁን ቢሆን ወያኔ እየጣረ ነው። በአንድ በኩል የሀፓ የለም ምንም እኛ ላይ ምንም አደጋ የሚጥል ድርጅት አይደለም እያለ በሌላ በኩል ደግሞ ባነሳም በስም ባነሳም ፍኖተን እንደ ዋና ጠላት አድርጎ በመውሰድ ብዙ ጊዜ ለማፈን እየሞከረ ነው። የፍኖተ ቅስቀሳ እንግዲህ የሌለ ነገር አለ የሚል አይደለም የሐሰት ዜና አያሰራጭም ሀሰታዎቹም ደግሞ አስፈላጊ የሆነ ንቃትንና አስፈላጊ የሆነ ግንዛቤን ሊያስጨብጡ ይችላሉ ተብለው የሚቀርቡት የሚቀርቡ ናቸው በህዝብ ዘንድ ተወዳጅነት አትርፈዋል አንዳንዶች በደብዳቤ እየጻፉ እንዲሁ ሀሳብ ያካፍላሉ ያካፍላሉ እና የፍኖተ ሚና በጣም ከፍተኛ እንደሆነ በሀገራችን ትግል እንግዲህ በሚካሄዱት ትግሎች አማካይነትም ህዝብ ከሚይዛቸውም አቋሞች አማካይነት እየታየ ያለ ይመስለናል እና እኔ በፍኖተ ላይ ያለኝ አጭር አቀራረብ ይሄ ነው። በጣም አመሰግናለሁ ጓድያሱ አሁን ወደ ዝርዝር ጉዳዮች እንገባልና በቅድሚያ የሀገሪቱ ተጨባጭ ሁኔታ ምን ይመስላል? እርሶስ እንዴት ይመለከቱታል? አሁን ኢትዮጵያ ያለችበት ሁናቴ በጣም ወሳኝ ጊዜ ወቅት ላይ በማጠፋይ ላይ የደረሰች ነው ይመስለኝ። በምናየውም በምናገኘውም በምንታዘበውም ይሄን ነው የምንረዳው። ኢትዮጵያ ወያኔ ለ25 ዓመት እንደፈለገው እንኳን ባይሆን በአጠቃላይ ባሰበው መልክ ሲገዛ ይሄ አገዛዙ ደግሞ የሚታወቀው በጭፍጨፋና ህዝብ መከፋፈል ባለጌ አስተዳደር ዘረኛ አስተዳደር ሆኖ ያው ቆይቶባታል። ግን ከጥቂት ጊዜ ወዲህ ደግሞ ይሄ ብልጭ ድርግ የሚሉት ትግሎች በበለጠ በበለጠ ጠንከር መረር ብለው መከሰት የጀመሩበት ሁናቴ ነው። በዛው አንጻር ደግሞ ወያኔ እርስ በርሱ በውስጡ በጣም ብዙ ክፍፍል እየመጣበት ከራሱ ተከታዮችና ከራሱ ደጋፊዎችም እየተነጠለ በጣም በሙስና እየተጨማለቀ ዘረኝነቱ ቅጥ እያጣ አገርን ለባዕድ እየሸጠ መሬት ከህዝብ እየነጠቀ ለሌሎች እየሰጠ ራሱም እየወሰደ ያለበት ሁናቴ የህዝቡን ምሬት እንግዲህ ህዝብ ቢጠብቅ ቢጠብቅ በብዙ ትዕግስት ቢጠብቅ ቢጠብቅም ምንም አይነት ለውጥ ለማድረግ ምንም አይነት መሻሻል ለማድረግ የሚፈልግ ቡድን አለመሆኑን ኢትዮጵያን ሊያጠፋ የመጣ ቡድን መሆኑን በተለይም አንዳንድ ብሔረሰቦችን ነጥሎ ጠላት ብሎ ሊያጠቃ የመጣ መሆኑ አብዛኛው እየተረዳ በመጣበት ጊዜ በአሁኑ ጊዜ ከፍርሃትም እየተላቀቀ ደግሞ ድርጅታዊ መልክ በሚያሳይ መንገድ እንግዲህ ህዝብ እያመፀ ነው ማለት እንችላለን። ይህ አመፅ መቀጠል ያለበት ነው። እንዲቀጥልም ያው የሚመለከተው ሁሉ መስራት ያለበት ነው። ግን አሁን ከተካሄዱትም አመጾች በምናይበት ጊዜ የመደረጃጀት የመደራጀት አስፈላጊነት አምስት ዓመት የቀጠለው ይሄ በክልል በጎጥ በምን ደረጃ ማሰብና በዛ ደረጃ መንቀሳቀስ በተናጠል ምንም እንዳላስኬደ መፍትሄው ኢትዮጵያዊነት እንደሆነ በጋራ መታገል እንደሆነ እንግዲህ በግልጽ አሁን የታየበት ነው። እንግዲህ ለምሳሌ በኦሮሞ አካባቢ በተደረገው በተደረጉት ትግሎች ብዙ መስዋዕትነት ተከፍሏል። ነገር ግን በአመራር ደረጃ እና በግብ ደረጃ ደግሞ ድክመቶች ነበሩ። እነዚህ ድክመቶች አንዱ በኢትዮጵያዊነት ደረጃ አይደለም በሚል በተለይ ድርጅቶች ነን እኛ እንቅስቃሴው መሪ ነን ሊሉ የቃጡ ክፍሎች ያሰራጩት ያን ትግል ከሌላው ህዝብ ትግል የመገንጠል የመለየት የመነጠል ዝንባሌ እንግዲህ ጉዳት ያደረሰበት ሁናቴ አለ። ይሄ አሁን በጎንደር የታየው ደግሞ በኢትዮጵያዊነት ዙሪያ ጸረ ወያኔ ጸረ የሆነ ኢትዮጵያዊነትን ያስቀደመ ትግል በጣም እንዴት በደማቅ ሁናቴ እንግዲህ እንደተካሄደና ወያኔንም በጣም በሚያልቀጠቅጥ ሁናቴ ውስጥ እንደከተተው ያየነው ነው። ስለዚህ አሁን ባለች ኢትዮጵያ ባለችበት ሁናቴ ትግሎችን ማስተባበር የኢትዮጵያ ሙስሊሞች ለአራት ዓመት ያካሄዱት ትግል አለ። ቀጣይ እሱ መሆን ያለበት ብቻ ሳይሆን ይህንን ትግል ደግሞ ክርስቲያኖቹም ሁሉም እንዲደግፉ አብሯቸው እንዲወጡ አብሯቸው እንዲሰለፉ እና የካቲትን እንዲፈጥሩ በአዲስ መልክ የካቲት 66ን የህዝብ ትብብር የሴቱ የሃይማኖት ተከታዩ የወታደሩ የሲቪሉ የሁሉ ትግል መጥቶ ወያኔን አገዛዝ እንግዲህ ከአሁኑ ወዲያ ከወያኔ ጋር መቼም እንሞዳሞድ ከወያኔ ጋር እንነጋገር፣ ወያኔን በጠረጴዛ ዙሪያ እንቀፍ የሚሉ ከወያኔዎች ውጭ የለም ብዬ ስለማምን በዚህ አይነት እንግዲህ ትግሉ መካሄድ ያለበት ነው እና ድርጅት መደራጀት ማበር ወሳኝ ነው። እነዚህ ሁለቱ በጣም አስፈላጊ ነገሮች ናቸው። አሁን እየታየ ያለ እሱ ይመስለኛል። የሀቅ ትግል ነው። ዝም ብሎ እንዲህ አድርገናል እንዲህ አድርገናል ፕሮፓጋንዳ ወይም ጉራ ሳይሆን መሰራት ያለበትን መሰራት አለበት። እዚህ ላይ ጊዜ ድርጅቶች የት ናቸው፣ ምን እየሰሩ ነው የሚለው ጥያቄ በሚመጣበት ጊዜ እኛም የራሳችን ሚና ልንመልስ ይችላለሁ አንደኛ። ሁለተኛ ወያኔ እየተፍረከረከ የመጣበት ነው። የወያኔ ደጋፊዎች ራሳቸው በዚህ አይነት መንገድ መቶ መቶ ምርጫ አሸነፍኩ እያልክ በሙስና እየተጨባለቀ የኑሮ ውድነት ሰማይ ጣራ ጥሶ እየሄደ ህዝቡ በድህነትና በረሃብ እየተሰቃየ ባለበት ከቁጥጥር ውጭ ሆነ። ሁኔታ ሊመጣ ይችላል ብሎ ደግሞ እነሱም እንግዲህ ከአሁኑ ደግሞ እየተዘጋጁልን ነው በአቋራጭ የህዝባዊ ትግሉን ማጅራት መጥተው እንደገና ወያኔ በቁጥር ሁለት እንደው ለወጥ አልኩ ብሎ ግን ወያኔ የበላይነቱን እንደያዘ የሚቀጥልበት ሁናቴ ይፈልጋሉ። ምክንያቱም ወያኔ ለነሱ ተገዢ ኃይል ነው። ባዘዙት ጃስ ሲሉት ሄዶ የሚናከስ ነው። ሰው ሀገር ሁሉ ገብቶ ለነሱ የቆመ ነው። በእነሱ ተደግፎ ነው እዚህም የደረሰው እና እሱን ስርዓቱን አገዛዙን ማዳን ይፈልጋሉ ግን የተወሰኑ ህዝብን ሊያታልሉ ወይም ህዝብን ደግሞ በትንሽ ጊዜ ደግሞ ሊያደናግሩ የሚችሉ ለውጦች መጡ አስመስለው ከተለመዱት በሰማኒያ ሶስት ካየናቸው ኃይሎች ጋር ደካማና ጥርስ የሌላቸው ጉልበት የሌላቸው ኃይሎች ጋር ሌላም አዳዲስ ፈጥረውም እነሱ ጋር ይሄውና ተባብሮ ሰፋ አለ ሰፋ ያለ እንትን ተቋቋመ ብለው ህዝብን እና ትግልን ለማደናቀፍ እየሰሩ ያለበት ሁናቴ ነው። ወሳኝ ሁናቴ ነው። ወሳኝ ሁናቴ ነው። ጠላቶቻችን ከውስጥም ከውጭም እያበሩ ይህን ትግል ለማፈን እየጣሩ ያለበት ሁናቴ ነው። ሊከፋፍሉን አሁንም እየጣሩ ያለበት ሁናቴ ነው። እነዚህን ሁሉ አሸንፎ ወደፊት ለመሄድ እንግዲህ አብሮ መታገል ያስፈልጋል። ድርጅት ደግሞ ማደራጀት በህጉም ሆነ በሚገኘው መንገድ ማደራጀትና ህዝብን ወደፊት መውሰድ ያስፈልጋል። ከህዝብ በኩል ደግሞ እነዚህ አስመሳይ ተራማጆች እንደሚባለው ድሮ ይሄ ሀሳይ መሲ የሆኑ ህዝብን ሊመሩ የማይችሉ ለህዝብ ሊቆሙ የማይችሉ ወኔውም ችሎታውም ቁርጠኝነቱም የሌላቸውን መሪ ብሎ አቅፎ መሄድ የለበትም። ፈሪ ተለይ ማለት አለበት። አድርባይ ተለይ ማለት አለበት። የባዕድ ቅጥረኛ ተለይ ከኛ ማለት አለበትና እውነተኛ ሀገር ወዳድና ለኢትዮጵያ የቆሙትን እነሱን አቅፎ ደግፎ አብሮ መጓዝ መቻል አለበት እላለሁ። በጣም አመሰግናለሁ ጓድ እያሱ። በጠቅላላ በመላ ኢትዮጵያ ውስጥ አይቀናጅ እንጂ ፍጹም ጸረ ወያኔ ትግሉ እያየለ እየመጣ ነው። በኦሮሞ አካባቢ ያየነው፣ በጋምቤላም አካባቢ፣ በሶማሌም አካባቢ እንዲሁም ደግሞ አሁን በቅርቡ ደግሞ እንደገና በጎንደር አካባቢ የምናየው ይህንን ሁኔታ ነው የሚያሳየው። በአሁኑ ሰዓት የኃይል አስተላለፉ በምን አይነት ሁኔታ ላይ ይገኛል? ይህንስ ትግል በእንደዚህ በተናጠል ምን ያህል ይቀጥላል? ተስፋ ያስቆርጣል ወይንስ ህዝቡ በያለበት ጸረ ወያኔ ትግሉን እያፋፋመ ሲሄድ ውጤት ይመጣል? በምን አይነት ሁኔታ ሊቀናጅ ይችላል? እንግዲህ መቼም በልዩ ልዩ ቦታዎች ትግሎች ተካሂደዋል፣ አሁንም እየተካሄዱ ናቸው። ነገም እንዲካሄዱ እኛም ያቅማችንን እናደርጋለን። አሁን የጎንደሩ ለምሳሌ ትምህርታዊ ነው። ሌላው ሊያሳይ የሚችለው አለ ለየት የሚለው ከሌላ ቦታ እንግዲህ ያው በኢትዮጵያዊነት ደረጃ ሰንደቅ ዓላማውን ይዞ ይሄ የተበረዘውን የወያኔን ሰንደቅ ዓላማ የሚለው ባንዲራው ሳይሆን ደንበኛ የኢትዮጵያ ሰንደቅ ዓላማ ይዞ ኢትዮጵያዊነትን አስቀድሞ ለኦሮሞ ለተገደሉት ኦሮሞዎች፣ ለተገደሉት ሙስሊሞች፣ ለኢትዮጵያ ብለው ለተሰዉት ሁሉ ደማችን ነው የእኛም ደም ነው ብሎ የቆመበትና ወያኔን ያወገዘበት ነው። ፍትህና ርትዕ ደግሞ ፍትሃዊ አስተዳደርም የጠየቀበት ነው። ይሄ ደግሞ ለወያኔ እንግዲህ ተጻራሪው ነው። ሁሉ ነገር እዛ ላይ የታየው ተጻራሪው ነው። በዚህ አይነት መልኩ በሌሎች ቦታዎችም መቀጠል አለበት። ግን ይሄ በምንልበት ጊዜ ደግሞ ወያኔ ደግሞ በአንዳንድ ቦታዎች ራሱ ሰልፍ በቅጥረኞቹ አስጠርቶ ደንበኛ የህዝቡን ሰልፍ ለማደናቀፍ የሚጥርበት ሁናቴ እንዳለም ደግሞ እንግዲህ መረጃዎች እየመጡ እንደሆነ ማወቅ የምችልበት ሁናቴ አለ እና ይህንንም ማወቅ ያስፈልጋል። ወያኔ እንዴት አድርጎ ነው ትግላችንን ሊያፍነው የሚችለው? እነማንን ነው የሚጠቀምብን? እንዴት ነው የሚያደናግረን? እንዴት ነው የሚከፋፍለን? የሚለው ጥሩ ምላሽ ካገኘ እነዚህ ትግሎች የሚተባበሩበት ሁኔታ መፈለግ ደግሞ እንግዲህ እንትኑ የድርጅቶችም የህዝብም ፍላጎትና እንትን መሆን አለበት ማለት ነው። ጥረት የሚደረግበት መሆን አለበት ማለት ነው። በእኔ አስተያየት ህብረት ሲባል ይሄ የተወሰኑ ቡድኖች ምንም ሚዛንና ሚና የሌላቸው ቡድኖች በየጥሻውና በየጥሻው እንኳን አይደለም በየአውሮፓና አሜሪካ ከተማ ህብረት መሰረትን ስብስብ ሆንን እንዲህ አለን የሚሉት ነገር ምንም ፍሬ የለው ውሃ በወቅቱ ቦጭ ነው መደጋገም ነው ነገሩ ነገሩ መደጋገም ነገሩ መደጋገም ስንት ጊዜ ያለፍንበትን የማይሰራ ሂደት ወይም በበቂ ሊሰራ ያልቻለ ሂደት መመላለስ ይሆናል እና ህብረት መደረግ ያለበት በኢትዮጵያዊነት በኢትዮጵያ ዙሪያ በኢትዮጵያ ጥቅም ዙሪያ በኢትዮጵያ እኩልነትና ዴሞክራሲ ስርዓት ዙሪያ ሆኖ ሁለተኛ ደግሞ በገቢር በትግል ሊሳተፉ የሚችሉ አቅም ያላቸውም አቅም ሊኖራቸው የሚችልም ኃይሎች መሆን አለባቸው። አለበለዛ የሶስት የአራት ሰው ቡድኖች እዚህ ግቡ የማይባሉ ነገ ደግሞ ከወያኔ ሲጠራቸው ሸብ ሸብ ነው ተጎንብሰው የሚሄዱ እነሱን አልፎ ህብረት ማለት የሚቻልም አይደለም። እንግዲህ እኛ ይሄ ሀያ አምስት ዓመት መራራ የሆነ ተመክሯለን። ምክንያቱም የድል ተሞክሮ አይደለም አምስት ዓመት ወደኋላ የሽንፈት የውድቀት የክፍፍል የመዳከም ተሞክሮ አሳልፈናል ሁላችንም ህዝባችንም እንደዚሁ ስለዚህ አሁን ያን አይነት ጨዋታ እንደገና መስዋዕትነት እየተከፈለ ወያኔ የበላይነት የሚይዝበት መስዋዕትነት እየተከፈለ ህዝብ ደሙን እያፈሰሰ እንደገና ወደ ድሮ ባለበት መርገጥና ነው ወደ ድሮ መመለስ የማይሆንበት ወደፊት የምንሄድበት ድል የምናገኝበት እና ድላችንን ደግሞ የምናስከብርበት ማንነጠቅበት እንደተለመደው ጦላ ያሎችና ባዕዳን እየመጡ እየነጠቁን በደማችን የሚጫወቱበት ሁኔታ እንዳይፈጠር እንግዲህ በጋራ መታገል መቻል አለብን በበኩላችን እኛ በዚህ በኩል ሊደረግ የሚችለውን ለማድረግ ዝግጁነታችንን ከገለጠን ቆይተናል አሁንም እንጥራለን ግን ዋናው ህዝብን ማደራጀት በኢትዮጵያዊነት ዙሪያ ህዝብን ማደራጀቱ ዋናው መሰረቱ እሱ ነው እሱ ህብረትን በግድ ይፈጥራል ጓድያ ቅድም ትንሽ ጠቀስ አድርገው ሊያልፉ እንደሞከሩት የውጭ ኃይሎች በኢትዮጵያ ውስጥ ክፍፍል አገዛዝ እንዲሰፍንና ህዝቡ መብቱን ተነጥቆ እንዲቆይ የሚያደርጉት ሙከራ አለ በመጀመሪያ የውጭ ኃይሎች ማለት የውጭ ሀገራት ይሄን የሚያደርጉበት ምክንያቱ ምንድን ነው? በአገራችን የውስጥ የፖለቲካ ላይ ያላቸው ስፒና ምን ያህል ነው? በሀገራችን በሀገራችን ላይ ከፍተኛ ሚና ያላቸው ሀገሮች አሉ። አንዷ አሜሪካ ናት። ወያኔን ለዚህ ያበቃች ደርግን መንግስት አገዛዝ ጥላለው በሚል ኢትዮጵያን በዛው የጎዳች ሀገርና አሁን ውስጥ ጎዳና የቆየች ናት ያለችም ናት። አሁንም ምንም የለወጠችው ፖለቲካ ያለው አሜሪካ የኢትዮጵያ ወዳጅ አይደለችም። አሁን ያለው ፕሬዚዳንት የተባለው ሰውዬ አዲስ አበባ መጥቶ መቶ መቶ ወያኔ ያሸነፍኩ ያለውን ምርጫ የዴሞክራሲ ምርጫ ተካሂዷል፣ ይሄ አገዛዝ የዛ ውጤት ነው ሲል ራሱ እንግዲህ ምን እንደሆነ ለሀገሩ የሚመኘው ዴሞክራሲ ለእኛ የሚመኘው ግን ግፍ መሆኑን ያሳዩበት ነው። ለምንድን ነው ወያኔ የሚደግፉት? ምክንያቱም ወያኔ እነሱ መሳሪያ ነው። ድሮ ከጫካ ጊዜ ጀምሮ እጁን ሰጥቷል ለእነሱ ለአሜሪካ፣ ለእንግሊዝ፣ ለአውሮፓ ማህበር ለሚባለው በተወሰነ ደረጃ እጁን የሰጠ ቡድን ነው። እነሱ የፈለጉትን የሚያደርጉበት ቡድን ነው። ሀገራችንን መሬት እንኳን ለጦር ሰፈርነት ሁሉ የሰጣቸው ነው። ከነሱ ጋር ሆኖ በጎረቤት ሀገሮች ጣልቃ የሚገባ ነው። ወንጀል የሚፈጽም ሰው ሰው የሚጨርስላቸው ነው። ስለዚህ ይደግፉታል። ሌሎች ደግሞ የኢትዮጵያን ውድቀት የሚፈልጉዋል። አካባቢያችን በርካታ ሆኑ የአረብ ሀገሮች ግብፅን ጨምሮ ደግሞ ኢትዮጵያ እንደ ሀገር እንድትደቅ ነው እንጂ እንድት ጠንክራ እንድትወጣ አይፈልጉም፣ ይፈራሉ። የአባይን ጉዳይ አለ። አባይን መቆጣጠር ለምሳሌ በጣም ለብሔራዊ ጥቅሜ አስፈላጊ ነው የምትለው ግብፅ አለች እና እነዚህ እነዚህ ሁሉ በኢትዮጵያ ጉዳይ ጣልቃ ለመግባት ወደ ኋላ የሚሉ አይደሉም። ሻቢያ ራሱ ኢትዮጵያን አሁን በራሱ ለሻቢያ በሚጠቅመው መልክ ለመያዝ ለሻቢያ የሚያድር ኃይል አዲስ አበባ ላይ ማስቀመጥ ይሄን ድሮም ኢሳያስ ብሎታል። እኛ በሰላም ኤርትራን ይዘን እንድንቆይ አዲስ አበባ ላይ የሻቢያን አቋም የሚደግፍ የሚተባበረን መንግስት ያስፈልገናል ብሎ ብሎ ተናግሯል። ያኔ ሱዳን ሳለ ማለት ነው እና አሁንም ያ ነው ፍላጎታቸው የሚበረከክላቸው እንጂ ኢትዮጵያ ነፃ ሆና አንድነቷን አጠናክራ ጠንካራ ኃይል ሆና በአካባቢው እንድትወጣ አይፈልጉም። ስለዚህ እንደው የመጣ ቢመጣ ሁሉ ነገር እንኳን አልሆን ቢላቸው ወያኔ ይሻላቸው። ስለዚህ ነው አሁን የጎንደሩን እንቅስቃሴ በተመለከተ ግራ ገብቷቸዋል። ግራ ገብቷቸው ዝምታን የመረጡት ምክንያቱም ሰጉ ሰጉ፣ ብዙዎቹ ሰጉ። ይሄ ነገር ከጠነከረ ይሄ ነገር ወደፊት ከሄደ በዚህ አይነት መልክ አዲስ አበባ ለውጥ ከመጣ ለእኛ የበጀንም እኛ የምንቆጣጠረው ለውጥ አይደለም ስለምሉ እንግዲህ ይፈራሉ። ሀገር ወዳድ ኃይል ደግሞ በምንም አይነት ደግሞ ባዕዳን እንዲሰግድም አይጣጠበትም። የኢትዮጵያን ሉዓላዊነት የሚጠብቅ ኃይል ካልሆነ ለውጥ የለም ማለት ነው። ኢትዮጵያን ሉዓላዊነት የሚጠብቅ ኃይል ከመጣ ደግሞ ለነሱ ጥሩ አይደለም። ብሔራዊ ጥቅማችን የሚጠበቀው በአገልጋዮቻችን ይሄ በኢትዮጵያ ብቻ ላይ ያላቸው በመላ አፍሪካ ያላቸው አቋም ይሄ ነው። እነሱ የሚደግፉት አምባገነን እስካለ ድረስ እስከ መጨረሻው ይደግፋሉ። የብሔራዊ ሀብቱን የሀገሩን ሀብት ግን ወደ ህዝብና ወደ ሀገር ያውላሉ የሚል መንግስት ወይም ኃይል ከመጣ ያንን እንደምንም ብለው ይገለብጡታል። ይሄ ደግሞ ብዙ ምሳሌ አለ ከድሮ ጀምሮ እስከ ዛሬ ምሳሌ እና ኢትዮጵያ ውስጥ ጣልቃ የሚገቡት አሁን ወያኔ ሲርበተበት አብረው እየተርበተበቱ ናቸው እንዴት አድርገን እናንደናቅፈው እንዴት አድርገን የድሮውን መቀጠል ባንችል ግን የለወጥን አስመስለን የበላይ ጥቅማችንን በበላይነት አስፍነን እንዴት እንሄዳለን ወያኔንስ እንዴት ማዳን እንችላለን እያሉ አሁን የሚርበተበቱትና ጽሁፍ ጸሐፊ ምንም አሳብ አቅራቢ የሆኑት ለዚህ ይህን በደንብ ማወቅና ጠንቅቆ መጠበቅ ያስፈልጋል። በጣም አመሰግናለሁ ጓድ እያሱ። ከዚህ በፊትም እንደሰማነው በ1997ቱ ብዙ በሚሊዮን የሚቆጠር ሰላማዊ ሰልፍ አዲስ አበባ ውስጥም ተደርጎ የነበረበት ሁኔታ በዛን ወቅትም አንዳንድ ጥራዝ ነጠቅ ፖለቲከኛ ነን ባዮች የወያኔ አገዛዝን አገዛዙን ለማቆየት ባላቸው ፍላጎት አገዛዙ ከተወገደ የህዝብ እልቂት ይመጣል፣ እና የመሳሰሉትን ህዝብን የሚያስፈራሩ ቃላትን ይናገሩ ነበረ። ህዝባችን በእኩልነት እንዲኖር ካስፈለገ የወያኔ አገዛዝ ፍጹም መወገድ ያለበት ነው። እሱን ለማድረግ ከህዝብና ከድርጅቶች ምን ይጠበቃል? ያለውን ሁኔታ በማስፈራሪያነት ለሚጠቀሙትስ የሚያስተላልፉት መልእክት አለት ወይ? ይሄ በአስፈራሪያ በአብዛኛው በወያኔ ነው የሚመጣው። ወያኔ ያው ጭራቅ ይሰራል። ጭራቅ የሚሰራው ጭራቅ ምንድን ነው? ሀገር ወዳድ ኢትዮጵያውያን ትምክተኛ የሚላቸው አማራ ወዘተ እያለ የሚፈርጃቸው እነሱ ከመጡ በትግራይ ህዝብ ላይ በቀል እርምጃ ይወስዳሉ እና ትግራይ ህዝብ በየቦታው ያለውን ላይ እንደ ሩዋንዳ ይፈጃል ያለ እሱ ራሱ ሩዋንዳ ነው ሁናቴ እያመቻቸ እያለ ይሄን ብሎ እንግዲህ የሚያቀርበው በአብዛኛው የወያኔ አገዛዝ ነው ይሄንን ይሄ እንዳይመጣ ታሪካችን ላይ አንድ ጉድፍ ደግሞ እንዳይሰራ እኛ በፍኖተ እንደውም ፍኖተ ተነስቶ ነበር ቅድም በፍኖተ ብዙ ጊዜ መክረናል የመከርነው ሌላውን ህዝብ ብቻ አይደለም ሌላው ህዝብ አይደለም እንዲህ አይነት ነገር ለማምጣት እንትን የሚለው የወያኔን ተከትለው የሚሄዱትን ኃይሎችና የትግራይ ተወላጆች ከወያኔ ጎን ቆማችሁ ለህዝብ በደል ለህዝብ ስቃይ ተባባሪ ከሆናችሁ መጥፎ ነገር እናንተን መጎብኘቱ ከኑግ የተገኘ ሰሊጥ አይደለም ከዛም በላይ በሆነ ደረጃ ጉዳት መድረሱ አይቀርም ምክንያቱም ወያኔ አንድ ቀን ይወርዳል መውረዱ አይቀርም እና ወያኔ ስለወረደ አይደለም እልቂት ቢመጣው ወያኔ ነው እልቂት እያዘጋጀ አሁንም እልቂት እያካሄደ ያለው ከስልጣን ከያዘ ጀምሮ እስካሁን ድረስ ማን ነው ሰው የሚገለው ማን ነው ሰው የሚጨፈጭፈው ቦታው? ማን ነው ፍጅት የሚያካሄደው ወያኔ ነው ማን ነው ኢትዮጵያን ደግሞ ለከፋ ፍጅት የሚያዘጋጀው? ማን ነው የትግራይን ህዝብ ለአደጋ እያጋለጠ ከቀን ወደ ቀን ያለው በሚባልበት ጊዜ ወያኔ ነው ለዚሁ ተጠያቂ። እንግዲህ ቅጀት ተፈርቶ ሳይተኛ አይታደርም ነው። ኢትዮጵያ ከወያኔ መገላገል አለባት። ኢትዮጵያ ከወያኔ መገላገል አለባት። በምንም አይነት መንገድ በዚህ አይነት እንደገና አስር ዓመት ሀያ አምስት ዓመት መቀጠል የለባቸውም እነዚህ አረመኔ ዘረኞች። ስለዚህ ህዝብ መነሳት ማመፅ አለበት። ድርጅቶች ይሄ ትግል ወደ ፍጅት፣ ወደ ሲቪሉ፣ ወደ አልተጠቀመው፣ ወደ መስሎት አዳሪ ሆኖ ሁሉ የሚጨርስ አይነት ሳይሆን ወያኔ ላይ ያተኮረ ወያኔ ቀንደኛ ተባባሪዎች ላይ ያተኮረ መሆን እንዳለበት እንግዲህ እያሳየ እየመከረ በመምጣት ላይ ነው። አሁን ለምሳሌ በጎንደር እኛ የትግራይ ህዝብ ትግራይ ህዝብ ላይ እንትን የለንም። ከወያኔ ግን አንድ አንሰምር የሚለው መንፈስ ነው ያስረዳው። የጎንደርን መሬት ሰፍረውበት የኛ ነው ካሉ ከህዝብ ይጋጫል። የማይቀር ነው። ወደድንም ጠላንም ከህዝብ ይጋጫል። ምክንያቱም ስነ ስርዓት መያዝ አለበት ነገሩ። መሬቱ እንደዚህ መደ አሁን ሱዳን ሱዳን ራሷ መርበስበስ ጀምሮ እንዲህ እንዲህ የሚለው ነገር አለ። አሁን የጀመሩት አለ ሱዳኖቹ ደንግጠዋል። ግን ሱዳኖቹ ከቋራ እና ከሌሶታች ካልወጡ ሱዳኖቹ በኃይል ይወጣሉ። የሚቀር አይደለም። ባይሆንና ሰው ሁሉ ባያልቅ ደስ ይለናል። ግን የሚቀር አይደለም። ምክንያቱም ህዝብ መሬቱን ማስከበር አለበት። ጎንደርም መሬታችን እናስከብር ሲል ወልቃይት ጠገዴ እኛ ትግሬ አይደለንም ማንነታችንን አትካዱብን አትዘዙን፣ የሌለን ማነት አትስጡን ሲሉ ይህንን እምቢ ብሎ እንግዲህ ሊገላቸውና ሊወጋቸው የሚመጣ ኃይል ጋር ያው መዋጋታቸው አይቀርም። እንግዲህ አሁን በስነ ስርዓት ነው የተካሄደው እስካሁን ያለው ትግል። በዚህ አይነት ስነ ስርዓት ለመቀጠሉ ማረጋገጫ ማንም ሊሰጥ የሚችል አይደለም። ሁለተኛ ሰላማዊው በሰላማዊ የሚቀጥል እንደማይሆን ደግሞ እነሱም መገንዘብ አለባቸው። ተረድተው ትልቅ ለውጥ አይመስለኝም የሚችሉ አይመስለኝም። ጊዜው አልፎባቸው አሁን ጊዜው አልፎባቸው እንኳን የወያኔ ሽምድ ነው የሚመክሩት በወያኔ ህገ መንግስት ስር አንዳንድ የጥገና ለውጥ እናደርጋለን ጥገና ለውጡ ምንድን ነው በሰማንያ ሶስት አብረው የሰበሰቧቸውን የብሔረሰብ ቡድኖች እነሱ እንደገና ህይወት ሰጥቶ ከነሱ ጋር እንደገና ይኸው አስፍተናል ብለው የሚረባ የማይረባ ሚኒስቴርነት ለግሰው በ73 እንዳየ ነው ይሄውና ለውጥ መጥቷል ብለው ይቀመጡ ነው የሚያስቡት በምንም አይነት በምንም አይነት ህዝብን በድለናል ህዝብን ፈጅተናል ንሳ እንገባለን ህዝብ ይቅርታ አድርግልን ስልጣንም ነው አይሉ ማይጠበቅም ይከለሱ ሊሆን የማይችል ነገር ነው አገራችን እናውቃለን ሰዋችንንም እናውቃለን ስለዚህ የምንወስደው እርምጃ ወያኔን ሙሉ በሙሉ የሚያስወግድ መሆን አለበት ሙሉ በሙሉ እና ለምንድን ነው ይሄ ነገር ወደ ኋላ እኮ የሚባልበት ነገር አለ ወያኔ ሙሉ በሙሉ ማስወገድ ማለት ደግሞ ኃይል መጠቀም ጭምር ዋናው እሱ ነው በኃይል ነው የምናስወግዳቸው በፍላጎት አይሄዱ ጎንደር እኮ ያልተኮሱት ፈርተው ነው ነገሩ ይባባስብናል የማንቆጣጠረው ሁናቴ ይመጣብናል ብለው ቆይ በኋላ እናፍናለን ቀስቀስ እያናፍናለን መሪ የነበሩትን ወይም አንቀሳቃሽ የነበሩትን ወይም የሚጠረጥሯቸውን ሁሉን እንደዚህ እናደርጋለን በሚል ነው እንጂ ለሰላም በሰላም እንትን የህዝብን የመሰለፍና የሚያቋም መብት አክብረው እንደው ትግስተኛ ሆነው ፍትህ በፍትህ አምነው የሰሩ አይደለም። ጊዜ ነው የሚጠብቁት። ከተኮሱ ደግሞ ደም ይቃባሉ። ሁለተኛ ኩናቴው ከቁጥጥራቸው ውስጥ ያመልጥና የፈሩት ይደርስባቸዋል። ይፈጁበት ማለት ነው። ወያኔ ቆሟል። ይሄንን ነው የፈሩት። ሁለተኛ የትግራይ ህዝብ ደግሞ ኃላፊነት አለ። የትግራይ ምሁሮች በጣም አሳፋሪ በሆነ ሁኔታ ነው እኛ በኢህአፓ ስንት የትግራይ ምሁር ገብቶ በኢዲህም ስንት የትግራይ ተወላጆች ገብተው ታግለው ደርግን ተሰውተዋል ሀገራቸው ለኢትዮጵያ። በአሁኑ ጊዜ ግን የለም ይሄ አይታይም በብዛት ከወያኔ ጋር መግጠም አለበዛ ገለል ብሎ ነገሩ ማየት ከሚገኘው ጥቅም አብሮ መጫረት መጠቀም ሁሉ እኮ በቢሮክራሲው በመስሪያ ቤቱ በመሬቱ በእርሻው በንግዱ በምን የአንድ ብሔረሰብ ሰዎች ሰማንያ ዘጠና በመቶ ሆነው ያውም ደግሞ የህዝቡ አብዛኛው ህዝብ ሳይሆኑ በኢትዮጵያ ውስጥ ይሄ እኮ ያነጋግራል፣ ያጠያይቃል። እና አብሮ ኢትዮጵያ ሲቦጠቦጥና ሲቦጭቅ የከረመ እንግዲህ መጠየቁ አይቀርም። ይሄ ደስ የማይላቸው ሀቅ ነው ለነሱ። አሁን ዘረኛ ምናምን ይሉ ይችላሉ፣ ግን <laughs> ዘረኝነት አይደለም የሚመጣ ነው እና ሀቁ ይሄን ያሳየናል። የአንድ ብሔረሰብ ተወላጆች በወያኔ ስርዓት በሰፊ እየተጠቀሙ እንዳሉ ከዛ ደግሞ ከኦሮሞውም ከአማራውም ከሌላውም ደግሞ ከደቡብም ያው ሆዳሞች እንዳሉ በይፋ እያየን ያለ ነው። እነሱ ሆዳሞቹም ደግሞ አብረውን የሚከፉት ዋጋቸው ምን የትም መደበቂያ የላቸው። ነገ ለስብሐት እድል አግኝተው ከፈረጠጡ ይዟቸውም አይሉ መንግስቱ ኃይለማርያም የእሱን የወንጀል ተባባሪዎች እነ ፍስሐ ደስታና ምናምን አስረክቦ ነው ሄደው ይዟቸው አልሄደም። ነፍሰ ገዳዮቹ ያው ገና የህዝብ ፍርድ የሚጠብቁት ማለት ነው። የወያኔ ፍርድ አይደለም፣ የህዝብ ፍርድ ገና ይጠብቃሉ። መክፈል ያለባቸው እዳ ብዙ ነው፣ ብዙ ነው፣ ነፍስ እዳ ነው የሚከፍሉት እና እነዚህም እንደዛ አይነት ሁናቴ ውስጥ እንዳይገቡ እንትን ማለት አለ። እኛ በህዝብ በህዝብ ውስጥ የእርስ በርስ ጦርነት እንዳይኖር፣ ጥላቻ እንዳይኖር ስንታገል የታገልነው በዚህ ነው። ከመጀመሪያው የታገልንበት ዓላማችን ይሄ ነው። የኢትዮጵያ ህዝብ እርስ በርስ ቅራኔ የለውም ነው ያለው። መጀመሪያ በ1967 ወያኔ የኢትዮጵያ ህዝብ አብሮ መኖር አይችልም፣ አማራ፣ ሸዋ በድሎታል፣ ስለዚህ ሁሉም ተገንጥሎ የየራሱ መንግስት ያቋቁም የሚል መርሃ ግብር ስታወጣ አይሆንም፣ የኢትዮጵያ ህዝብ ውስጥ አይደለም ቅራኔ ያለው በኢትዮጵያ ሰፊስ በሞላና በአገዛዙ በንጉሳዊ ስርዓት በደርግ መካከል ያለ ልዩነት እንጂ ህዝብ ለህዝብ ያለው ቅራኔ የመጀመሪያ ደረጃ ቅራኔ አይደለም፣ ሊፈታ የሚችል ነው። በየትኛውም በየትኛው በዓለማችን በየትኛውም ሀገር የህዝብ መሀል አለመግባባት፣ መናናቅ፣ ያለባሌ ጥላቻ ያለ ነው። ብዙ ጊዜ የሚፈጃል መጥፋት። እሱ ግን ዋና ቅራኔ አይደለም፣ እንፈታዋለን። በዲሞክራሲና በእኩልነት ስርዓት ጤና ያለው ስርዓት ከተቋቋመ ህዝቡ ይዋደዳል፣ ይፋቀራል፣ አብሮ መኖር የኖረ ነው ደግሞ አብሮ የኖረ ነው አብሮ መኖርና አብሮ የጋራ ሀገር መገንባት ይችላል በሚል ነው እኛ አቋም ያዝ ይህን ነው ወያኔ የተጻረረው እና አሁን እነሱ ማስፈራሪያ የሚያደርጉት ስርዓታቸውን ለመጠበቅ ጥቅማቸውን ለመጠበቅ ሰፊው የትግሬ ህዝብ እንዳለ ረረረ እነሱ ከሄዱማ መቶ አማራው ኦሮሞው ሊጨርሰን ነው ብሎ እንዲርበተበትና እነሱ ጎን እንዲቆም ለማድረግ ነው እንጂ መሰረት ያለው ነገር አይደለም። ግን ይሄ እንዳይሆን ደግሞ የመጀመሪያው ኃላፊነት ይመጣው የትግራይ ተወላጆች የትግራይ ምሁራን ላይ ነው። እኛ ወያኔ ከወያኔ የተነጠልን ኢትዮጵያውያንን በኢትዮጵያ እናምናለን። የህዝብ መሬት ማንነጥቅ፣ የህዝብ ስራ ማንነጥቅ፣ በሙስና ማንጨማለቅ፣ በህዝብ ላይ ማንንቀባረር ብለው መታረም መቆጠብ ያለባቸው እነሱ ናቸው። ይህን ደግሞ ግዳጅ በጊዜ ቢረዱት ጥሩ ይመስለኛል። ይህን ያለኝ ሁለተኛውን ክፍል ቃለ ምልልስ በሐሙስ ምሽት ዝግጅታችን ይዘንላችሁ እንቀርባለን።